ከውፈን ወይንም ደግሞ ዘካውን ሽሽት ካልሆነ خشية الصدقة ነው የሚለው شرط ኡ ሰደቃውን ለመሸሽ بلوغ ን አያችሁት ኪታቡን خشية الصدقة ሰደቃውን ፈርቶ መነጣጠል አይቻልም ሰደቃውን ፈርቶ አንድ ላይ ማቀላቀልም አይቻልም ከዛ ውጭ ባለ ግን ለንግድ system፣ ለቀለብ ለርቢ ለቦታ እንዲጠቅማቸው ከሆነ ማሻአላ ይችላሉ መለያየትም ይችላሉ ማገናኘትም ይቻላል ለዘካ ሽሽት እንደዛ አይነት system መጠቀም ክልክል ነው አላህ ጋር ጦርነት መቅጠም ወማ ካነ አቤት እ ይቻላል አንድ ላይ ነው የሚቆጠሩት አንድ ላይ ነው ነው ሀታ ራሱ የአበሻ ከብትና የፈረንጅ ከብት አንድ ላይ ይቆጠራል ነው ያሉት እንደምንገኝ ዳሱ ሳይቀር አንድ ላይ ይገባል ዳሙስ የሚባለው ማለት ነው ዳሙስ የሚባለው እንትን ታውቁታላችሁ ጎሽ የሚመስል የእንትን እንስሳ እኮ አለ ጸጉራቸው እንዲህ ውርደ እንስሶች እኮ አሉ ባለ ሁለት ግመልም ታውቃላችሁ ባለ አንድ ሸኛውም ባለ ሁለት የአፍጋኑ አታውቁትም? በአፍጋኒስታን እና በፓኪስታን ምናምን አካባቢ ላይ ያሉ ግመሎች እኮ ሁለት ሻኛ ነው ያላቸው። አታውቁም? ይሄንን እነሱም አንድ ላይ ነው የሚቆጠሩት። ነው ነው ተመሳሳይ ባህሪ ያላቸው አንድ ላይ ነው የሚቆጠሩት። የፈረንጅ ከብትና የሀበሻ ከብት ራሱ አንድ ላይ ይቆጠራል ማለት ያንኛው ግዙፍ ነው፣ ይሄ ትንሽ ነው። አያገባንም። ነው ብቻ ነው የሚታየው ነው። እንኳን ፍየልና ትንሽ ነው ትንሽ ሳኢማ ሳኢማ ከሆኑ አዎ የአንድ ሰው ንብረት አንድ ላይ ነው የሚቆጠረው። የተለያየ አካባቢ ቢሆኑም እንኳ አንድ ላይ ነው የሚቆጠሩት። ወላዩ ወላዩ ፈረቁ በይነ ሙጅተማ ከሸተ ፈረቃ መለያየትም ማገናኘትም አይፈቀድም። ወላዩ ጅማዑ በይነ ሙተፈሪቅ ገብቷችኋል። ምሳሌ አይደል? ግልጽ ነው። ወማ ካነ ሚን ኸሊጠይን ሁለት አቀላቃዮች ተከታተሉ። ወማ ካነ የሆነ ሚን ኸሊጠይን ሁለት አቀላቃዮች ማለት አቀላቅለው በአንድ ላይ ሲያራቡ የነበሩ ግመልም ይሁን በግም ይሁን እንስሳ ላሞችም ይሁን በአንድ ላይ ያቀላቀሉ خليطين ይባላሉ። فإنهما እነዚህ ሁለት خليطين يتراجعان ይመለሳሉ። بينهما በመካከላቸው بالسوية እኩል እንደ ድርሻቸው አንዱ በሌላው ላይ ይቀበላል ማለት ነው። ለምሳሌ ዘካ ስርሳዊ ወጥቶ አንድ ላይ አርባ በጎች በአንድ ላይ ካለን ያንዱ 15 በግ ሊሆን ይችላል፣ ያንዱ 25 ሊሆን ይችላል። እንደ percent ኡ መቀበል ማለት ነው። አንድ በግ በአንድ ላይ አዋጣችሁ ብትሰጡ ይሄንኛ የተወሰነ percent ያንኛ የተወሰነ percent ነው ያለበት። ይህ ማለት ነው بالسوية ማለት አልገባችሁም? አልገባችሁም? ሁለት ኸሊጦይን ይላል ወማ ካነ ሚን ኸሊጦይን ሁለት አቀላቅለው ሲያረጉ የነበሩ ሰዎች فإنهما ሁለቱም يتراجعان እርስ በርሳቸው አንዱ በሌላው ላይ ይመለሳል ስጠኝ ይለዋል بينهما በመካከላቸው بالسوية እኩኩል ማለት ነው እንደ ንብረታቸው ለምሳሌ አርባ በግ አንድ ላይ ካላቸው የአንዱ ሰላሳ የአንዱ አስር ከሆነ ሶስት አራተኛውን የሚሸፍነው ማን ነው? ሰባ አምስት percent ኡን ባለ ሰላሳ ግመል ሀያ አምስት percent ኡን ደግሞ ባለ አስሩ ማለት ነው። አንድ በግ ቢሰጡ የ200 ብር የምታወጣ አንድ በግ አውጥተው ቢሰጡ 150 ለዛኛው 50 ይህንኛው ነው ያለበት ማለት ነው። ቢሰውያ ተራጃኒ ማለት ነው ዋضح ምን እንደ percent እንደ ንብረታቸው percent መከፋፈል ማለት እኮ ነው። ወይንም ደግሞ አንዱ በሌላው ላይ መመለስ በግ ስናወጣ አንድ ላይ እኩል እናወጣ ነው። እኔ አንድ በግ የአንድ በግ ግማሽ 50%ቱን የ50%ቱን አንተ መሸፈን አለብህ እንዴ? እኔ ባለ 10 በግ ነኝ፣ አንተ ባለ 30 ነህ ይለዋል። ስለዚህ 75% አንተ ሸፍንልኝ፣ እኔ 10 ነው እሸፍናለሁ ማለት ነው። ግልጽ ነው ወላ ይخرج አይወጣም ሲሰደቃ ለዘካ አይሰጥም ሐሪመቱን አሮጊት ፍየል ወይንም አሮጊት በግ አይሰጥም ሀሪማ ማለት ያረጀች ማለት ነው ያረጀች አይሰጥም ሐሪማ ወላ ዛቱ አዋሪን ዛቱ አዋርም ባለ አይብም አትሰጥም አዋር ማለት አይብ ያለባት ወይ አይኗ ብልሽት የደረሰባት ወይ እግሯ የተሰበረ ማለት ነው አዋር ማለት አይብ ያለባት በሉ ዑር ቢሆን ኖሮ አይኗ የተበላሸ ሊሆን ይችላል። አዋት ማለት ምንድነው? አይብ ያለባት ነውር፣ ጉድለት ያለባትም አትሰጥም። ወላ ተይሱም ተይስም አይሰጥም። ይህ ሙክት የፍየል እንትን ወንድ ኮርማ ኮርማ ማለት ነው። አንደኛ ስጋው የተበላሸ ነው ይባላል፣ ጥሩ አይደለም። የፍየል ነው ተይስ የሚባለው ነው የሚለው ወጠጤ ወጠጤ ወጠጤ ታውቃላችሁ ሁላችሁም ታውቃላችሁ ወጠጤ ኬንያ ምንድን ነው የሚባለው? ወጠጤ ወጠጤ ታውቃላችሁ? ወጠጤ ነው እሺ ኮርማ የፍየል ኮርማ ከይስም አይሰጥም። ሁለት ነገር አለ። አንደኛ ሰውነቱ ይሸታል፣ ስጋው ይበላሻል። ለድሆች እሱ መሰጠት የለበትም። ወይም ደግሞ ጥሩ ነው፣ በጣም ሙክት ነው፣ የሰባ ነው ካለ ደግሞ ሙክት ነው፣ ወንድ ነው፣ ኮርማ ነው፣ ለዘር ማራቢያ ስለሚሆን ባለ ሶደቃ ዘካ ሰጪው ሊጎዳ ይችላል። አንድ ምስኪኖች ይጎዳሉ የከሳ ከሆነ ጥሩ ከሆነ ደግሞ ባለ ንብረቱ ሊጎዳ ይችላልና ተይስም አይሰጥም። እንደውም ባለ ንብረቱ ሊጎዳ ይችላል የሚለውን ነገር አውላ ቢያደርጉት ጥሩ ነው ነው። ተይስም አይሰጥም። ተይስ ምንድን አልኳችሁ? ኢላ አየሻ ኢላ አየሻ አል ሙፈድቁ አው ሙፈደቁ ብላችሁ በሁለቱም ይቀራል። ኢላ አየሻ አል ሙፈ ሷድን አጥብቁትና ኢላ አየሻ አለ ሙሰድቁ ፍላጎት ካለው እንጂ የዛን ጊዜ ኮርማ ቢሰጥ ችግር የለም ማሻአላ በፍቃዱ ከሆነ እሱ በሚጎዳበት ጊዜ ኢላ አየሻአል ሙሰደቁ ካለ ደግሞ ዘካ ሰብሳቢው ይሄ ለሚሰበሰብላቸው ለሚስኪኖች ይጠቅማል ያለ እንደሆነ ሲቀር በሁለቱም ማለት ነው። ሙፈደቅ ብላችሁ ሙፈድቅ ብላችሁ ሙፈድቅ ዘካ ውጡ ነው። ሙፈደቅ ዘካ ሰብሳቢ ነው። ዘካ ስልሳ በሁለቱም ፍቃድ ከሆነ ማሻአላ ጥሩ ነው። ይሄ የበግ ጨረስ የበግ አለቀ። ወፊር ሪቀቲ ፈሪቃ በወረቃ ወይንም ደግሞ በብር በብር ፊሚአተይ ድርሃምን እነዚህን እንመለከታለን። በስፋት ወደፊት የምናየዋለን። ሐዲሱ ልጨርስላችሁ። ወፊር ሪቀቲ በወረቃ ወይንም ደግሞ ወረቀት መሰል ነገር በብር ማለት ነው። በብር ዶላር፣ ሪያል፣ ብር፣ ፓውንድ ምናምን አመት ሲዞራቸው ነው የምናየው አይደል? አመት ሲዞራቸው ነው የሚታየው። አመት ውስጥ ከሚሞላ ድረስ በመካከል ቁጥራቸው ከጎደለ እንትን ይላል፣ ይቋረጣል ይቋረጣል። ወፊሪቀቲ በወረቀት ወይንም ደግሞ በብር ወፊሪቃ ድርሃም ዶላር ሊሆን ይችላል፣ ብር ሊሆን ይችላል፣ ሪያል ሊሆን ይችላል። ሲሚአተይ ድርሃሚን በሁለት መቶ ድርሃም ሩቡዕ ዑሽር ሩቡዕ አልዑሽር ነው የሚወጣው። ሩቡዕ አልዑሽር ነው። ሩቡዕ አልዑሽር ማለት ምን ማለት ነው? የአንድ አስረኛ ሩብ ማለት ነው አይደል? ከመቶ ስንት ማለት ነው? ሁለት ነጥብ አምስት ከሁለት መቶ ስንት ማለት ነው? አምስት ብር ማለት ነው። ይሄ ዘካ የሚወጣው ቁጥር ነው። የዘካ መነሻው ደግሞ በአሁን ሰዓት 85 ግራም ወርቅ የሚገዛ ንብረት መኖር አለበት። አንድ ሰው ዘካ ሊወጅበት ገንዘብ ንጹህ ገንዘብ 85 እስከ 87 ድረስ ከ85 እስከ 87 ግራም ወርቅ የሚገዛ ንብረት ያለው መሆን አለበት ዘካ ሊወጅብበት ዘንዳ። ይሄ ማለት ቢያንስ አንድ ግራም በአንድ ሺህ ብር ብናስበው ስንት ነው? 900 ምናምን ነው አይደል? አሁን አንድ ሺህ ገብቷል በቃ አታውቁ። አንድ ሺህ ብር አልገባ አንድ ሺህ ገብቷል። በቃ እናንተ ሁሉ አንድ ወሬኛ ማን ነው እውነት ነው ማለት ያገባ ነው የሚያውቀው። የሚገርም ተናጋሪ ነው። ማሻአላህ እውነቱን ነው። ማለት የአጋጣሚ ቀለበት አድርጉልን የሚለው አላገባም። እንደዛ አይነት አይጠይቁም። እሺ ማሻአላህ ናቸው እና ሰማንያ አምስት ግራም የሚገዛ ማለት አንድን ግራም በአንድ ሺህ ብር ብናስበው ለምሳሌ ስንት ሺህ ብር ያለው ማለት ነው? ሰማንያ አምስት ሺህ ብር ያለው ሰው ዘካ ይወጅበታል። ስልሳ ሺህ ብር ያለው አይወጅብበትም። አምሳ ሺህ ብር ያለው አይወጅብበትም። አርባ ሺህ ብር ያለው አይወጅብበትም። ሰማንያ ሺህ ብር ያለው አይወጅበትም። ሰማንያ አምስት ግራም እና ከዛ በላይ ሺህ ብር ያለው ዘካ ይወጅብበታል። ዘካውን ሲያወጣ ከሁለት መቶ አምስት ብር ነው። ይህ የዘካው መጠን የሚወጣለት ነው። የዘካው የመውጀባ የዋጅብነቱ መነሻ ግን 85 ግራም እና ከዛ በላይ ለእህቲያጡ ከ80 ግራም በላይ ቢደረግ ማሻአላህ ነው። ያለውን ንብረት የቤት የቤት የንግድ መኪና ካልሆነ በስተቀር አይወጅበትም። ቤት ሌላ ቤት ቢኖር አይታሰብም። በሚሊዮን የሚቆጠር ቢኖር አይታሰብም። መኖሪያ ምናምን ይሄ አይታሰብም፣ ቁጥር ውስጥ አይገባም። የመኪና ለምሳሌ ዘካ ይኖርብሃል። የንግድ መኪናዎች ከሆኑ በቤት እቃ ይወጅብብሃል። የቤት እቃ ነጋዴ ከሆንክ ሱቅ፣ በቤት ውስጥ ባሉ እቃዎች ውድ እቃዎች ራሱ ቢኖሩ ታስበው ማንተ ላይ ዘካ አይወጅብም። እንቀሳቃሽ ካፒታልና ትርፋማ የሚሆን ነማ የሚባል ነገር አለ። እድገት የሚያመጣ ነገር፣ ለውጥ የሚያመጣ ነገር መሆን አለበት እንጂ ተቅን ያበድ ተደረገ ነገር ላይ ለመጠቀሚያ የተገዛ እቃ ላይ አይወጭም። እሱ አይወጭም። ሀያ መኪና ቢኖርህ ዘካ የለብህም። ሀያውን መኪና ግን እያንቀሳቀስክበት ከሆነ ንብረት እያንቀሳቀስክበት የንግድ እቃ ከንግድ የሚደመር ከሆነ ግን ይታሰባል። ከንግድ እቃ ጋር ወደፊት ይመጣልናል ይሄ ነገር። አሁን ይችን ነገር ሊጨርስላችሁ በሀያ አራት ከራት ዘካ መነሻውና መድረሻው ገባች። ከስንት ጀምሮ ነው واجب የሚሆነው? ምክንያቱም እኮ ምን እንደሆነ ታውቃላችሁ? ሁለት መቶ ድርሃም የሚባል ነገር የለም። አሁን ድርሃም ድርሃም የለም። አሁን ያለው ብር ነው፣ ሪያል ነው፣ ዶላር ነው፣ ፓውንድ ነው። ይሄን ምናምን ይሄ ይሄን የመሳሰሉ ገንዘቦች ናቸው ያሉ። ድርሃም የለም። በዲናር ነው የታሰበው። ሀታ ራሱ የኢኮኖሚያችን እኮ እንቅስቃሴ እስከ ዓለም ባንክ ድረስ ያለውን ዑለማዎች ይህን ይህንን አጥንተው ነው በወርቅ ይቀየር የተባለው የወርቅን ሂሳብ የያዘ ይሁን ንብረት የተባለው ሁለት መቶ ብር ያለው ሰው አምስት ብር ዘካ ይስጣ ይባላል። እሺ እንደ ሁለት መቶ ድርሃም ሀያ ምስቃል ያለው ተብሏል። ሀያ ምስቃል ማለት ሰማንያ አምስት ግራም ተብሎ ተወስዷል። በዛ ነው ያንን የሚገዛ ንብረት ያለው ሰው ዘካ ይወጅበታል። ሲያወጣ ግን የሚያወጣው በሁለት መቶ ብር አምስት ብር በአራት መቶ ብር አስር ብር እያለ ነው የሚያወጣው ሲያወጣ የዘካው ቁጥር ሲወጣ ዘካ ለመውጀም መነሻው ደግሞ 85 እና ከዛም በላይ ግራም ወርቅ የሚገዛ ካፒታል ገንዘብ ያለው ሰው አመት የዞሮ ገንዘብ ያለው ሰው በአመት ውስጥ ከጎደለ ቁጥር ራሱ አይወጅበትም ዘካ። ይህንን በጥናት በውስጥ እናየዋለን። የተለያዩ ዑለማዎችን ፈትዋ እናያለን ኢንሻአላህ። አብሽር ወፊ ሲሚአተይ ድርሃም በሁለት መቶ ድርሃም ሩቡዕ አልዑሽር ያ አንድ አስር የአንድ አስር አንድ አንድ አራተኛ ማለት ነው። የአንድ አስረኛ አንድ አራተኛ ማለት ነው። አንድ አርባኛ ባጭሩ ማለት ነው። ሩቡዕ አልዑሽር ማለት ነው። ሩቡዕ ማለት አንድ አራተኛ ማለት ነው። ዑሽር ማለት ደግሞ አንድ አስረኛ ማለት ነው። ስለዚህ በአጠቃላይ አንድ አንድ አርባኛ ማለት ነው። አንድ አርባኛ ማለት ነው። ፈኢን ለም ተኩን ኢላ ትስዒነ ወሚአ መቶ ዘጠና እንጂ ብር ድርሃም ከሌለው ሰውየው ፈለይሰ ፊሃ ሰደቃ መቶ ዘጠና እንጂ ብቻ አይደለም መቶ ዘጠና ዘጠኝም ቢሆን ያው ነው ያው ነው መቶ ዘጠና እንጂ በአስር በአስር ስላየው እንጂ መቶ ዘጠና ያለው መቶ ዘጠና ድርሃም ያለው ሰው ፈለይሰ ፊሃ ሰደቃ ዘካ የለበትም አሉ። ድርሃም ነው ድርሃም ነው። የብርና የዶላር ግን በምንድን ነው የምታየዋል? እ በወርቅ ነው አይደል? ተመልከቱ። ዓለምን አንድ አድርጋል ይሄ ፈትዋ አንድ ለምሳሌ 200 ዶላር ያለውና 200 ብር ያለው እኩል ማለት አይደለም። ዘካ አውጣ ብንል ይሄ ሊቀመጥ ኖሮ እንደዚህ ነበር። 85 85 ግራም ከሰጠው 85 ግራም የሚገዛ ሪያል ያለው ሰው ዘካ ያወጣል። 85 ግራም ወርቅ የሚገዛ ዶላር ያለው ሰው ዘካ ያወጣል። 85 ግራም ወርቅ የሚገዛ ፓውንድ ያለው ሰው ዘካ አለበት። 85 ግራም ወርቅ የሚገዛ የን ያለው ሰው ዘካ አለበት። 85 ግራም ወርቅ የሚገዛ ሽልንግ ያለው ሰው እንደዚህ ዘካ ያወጣል። ይሄ ማለት ነው ወጥ የሆነ ማለት ነው። فإن لم تكن إلا 90 100 መቶ ዘጠና እንጂ ብር ከሌለው ድርሃም ከሌለው መቶ ዘጠና እንጂ መቶ ዘጠና እንጂ ወይንም ደግሞ 80 ግራም ወርቅ ወይንም 70 ግራም ወርቅ ብቻ የሚገዛ ብር ያለው ሰው ይሄ ብቻ እንጂ ሌላ ከሌለው ፈለይሰ ፊሃ ሰደቃ የለበትም። ኢላ አየሻ አረቧ ባለቤቱ ያሰበ የፈለገ እንደሆነ ፍላጎት ካለው ما شاء الله ይበረታታል። ومن بلغت عنده እሱ ዘንድ የደረሰው ሚነል ኢቤል ከግመል ሰደቃ صدقة الجذعة بل صدقة الجذعة የ جذعة ግመል የደረሰበት ጀዛአ ጀዛአ ማለት ምን ነበረ ጀዛአ የምትባለው አራት እ አራት እ በስንት ግመል ነበር ጀዳአ የሸረፈች ግመል አራት አመት ሆኗት ወደ አምስተኛ የገባች ግመል የሚወዝበው ስንት ግመሎች ያለው ነበር? ከስልሳ አንድ እስከ ሰባ አምስት ማሻአላ ጀዛ ወዝቦበት ነበር። ወመን በለገት እንደሁ ቁጥሩ የደረሰበት من الإبل ከግመል ሰደቀተል ጀዛ የጀዛአ ሰደቃ ደርሶበት ግን ወለይሰት እንደሁ ጀዛ ጀዛ የለውም ከስልሳ አንድ እስከ ሰባ አምስት ነው አይደል የተባለው ከስልሳ አንድ እስከ ሰባ አምስት ከተባለ እስከ ሰባ ሰባ ሰባ ግመሎች አሉ። ሰባ ግመል አለው። ሰባ ግመል ካለው ጀዛ ይወጅብበታል። ወለይሰ እንደው ጀዛ ጀዛ የለው ወለይሰ እንደው ጀዛ ጀዛ የለችም። እሱ ምን ያድርግ ሰው ገዝቶ እሱ ምን ያድርግ ወእንደው ሕቃ ሕቃ አለው እንላለን። ዝቅ ሱዑድና ኑዙል ይባላል እንደዚህ አይነት እሺ ሕቃ አለችው እንላለን። ለስንት የምትሰጠው ማለት ነው? ከአርባ አምስት እስከ ስልሳ አንድ ድረስ ላለው የምትሰጠው ሕቃ አለችው ይባላል። አዎ አለው ከተባለ فإنها تقبل منه الحقة حقة ውን እንቀበለውና ባይሆን ويجعل معها ይደምራል፣ ተጨማሪ ይሰጣል። ለቀረው percent ማለት ነው። شاتين ሁለት በጎችን ይጨምራል። إن استيسرتا ካለሁ ከተመቻቸለት ሁለት ግመል ይጨምራል። ወይም أو عشرين درهما ወይ ሀያ ድርሃም ሲደመር ማለት ነው። ዝቅ ብሎ ይሰጣል ማለት ነው። ለምሳሌ ሁለት ደረጃ ልዘልት ትችላለህ። ከሰባ 71 ከስልሳ 61 እስከ 76 እስከ ሰባ ድረስ ጀዛአ ነበር ወጥቶ ጀዛ የለም አው እሺ ህቃ የለም አዎ እሺ ቢንተለቡን አለ ታች ሁለት ደረጃ ቢንተለቡን አለ ቢንተለቡን ይሰጥና አራት በጎችን ወይም ደግሞ አርባ ድርሃም ይሰጣል ማለት ነው። ለዛ አድርጓል ፉቃዎች ሲኔቱን ቅያስ በመጠቀም ወመን በለግ ما የተመቸውን جزاء ካለ جزاء ግን ጀዛአ ወጅቦበት ጀዛአ ማለት እኮ ከ حقة አንድ አመት ትበልጣለች አይደል? እሷ የለችም አንድ አመት የቀነሰችውን حقة ይስጥና ሁለት ፍየሎች ይደምር በቀረው ፐርሰንት ማለት ነው። ይሄም ደግሞ 20 ድርሃምን ይጨምር አሁንም በቀረው ፐርሰንት ፍየሎች ተለሉ። ومن بلغت عنده صدقة الحقة ተከታተሉ። ومن بلغت عنده صدقة الحقة የሒቃ ሰደቃ ወጅቦበታል። ሒቃ ያ ማለት ለስንት የምትሰጠው ማለት ነው? ከአርባ ስድስት እስከ 61 ድረስ ለሚሰጠው ሒቃ ወጅቦበት ወለይሰ ዐንደሁ ሒቃ ሒቃ የለውም። ወዐንደሁ ጀዝአ ከፍ ብሎ ግን ለሰባ አንድና ከዛ በላይ ላለው የምትሰጥ ጀዛ አለችው ጀዛአ አለችው ውድ ለጀዛ ደግሞ አይደረስኩም ሊል አይችልም ምን ይደረጋል መሰላችሁ ፈኢና ትቅበሉ ሚንሁ ጀዛአቱ ጀዛአውን ለከፍተኛ ደረጃ የምትሰጠውን ከስልሳ በላይ ላለው የምትሰጠውን ከስልሳ በታች ላለው እንቀበለውና ባይሆን ويعطيه المصدق ዘካ ሰብሳቢው ይሰጠዋል ለዘካ ሰጪው 20 ድርሃምን 20 ድርሃም ይመልስለታል ተጎድቷልና የተወሰነ ፐርሰንት ሄዶበታልና ከፍተኛውን ሰጥቶ ሆነ ነገር መቀበል አው ሻተይኔ ወይ ሁለት በጎች ይሰጠዋል ይመልስለታል ማለት ነው። ስንት ግመል አለ? ሀምሳ ግመል አለኛል። ሀምሳ ግመል ሀምሳ ግመል ሀምሳ ግመል ህቃ ነው የሚወዝብህ አለ። ህቃ የለኝም ማለት እሺ ጀዛ አለች? አዎ አራት አመት ሆኗታል አለቻቸው። እሺ አምጣ። ያችን ይቀበልና በል እነዚህ ሁለት ፍየሎች ውሰድ ወይም ደግሞ ሀያ ድርሃምን ውሰድ ይለዋል ማለት ነው። ይመልስና ዘካ ሰብሳቢ ወይም ድሆች ይሰጣል <coughs> ወይም ድሆቹ ወይም ደግሞ ተወካዩ ዘካ ሰብሳቢ ይሰጠዋል። ይሄን هذا وبالله التوفيق السلام عليكم ورحمة الله وبركاته